ምላሽ የኢትዮጵያውያን ሙስሊሞች ድምጽ ነው። ከታሪክ አምድ ዝግጅታችንም የታሪክ ምሁሩና ጸሐፊ የመብት ታጋዩ አህመድ ዲን ጀበል መጽሐፍ የሆነው የኢትዮጵያ ሙስሊሞች የጭቆናና የትግል ታሪክ የተሰኘው መጽሐፍ ትረካ ክፍል 26 ዛሬ እናስደምጣችኋለን። እንደ ወትሮ ሁሉ ዛሬም የሚገርሙ ታሪኮችን ታደምጣላችሁ። ሟባ አዘጋጅቶ አቀናብሮ ይጠብቃችኋል። ወደ እሱ እንሄድ። መልካም ቆይታ። ኢትዮጵያውያን ሙስሊሞች የጭቆናና የትግል ታሪክ ከአህመድ ጀበል ክፍል 26 ረካ አጤ ዘርዓ ያዕቆብ በ1434 ነገሰ የሃዲያዋን ሙስሊም ሌኒን ክርስትና በማስነሳት አገባም። ወዲያውኑ ጸረ ሙስሊም ዘመቻውንም ጀመረ። ሙስሊሞችንም ማረከ። የሱልጣን በደላይ ቢን ሰዕደዲን ወንድም ኸይረዲን የአጼው ጦር የማረካቸውን አንድ ሺህ ሙስሊም ሴቶች ነፃ ለማውጣት በጀንዋሪ 31 ቀን 1435 ወይንም ሰኞ ረጀብ አንድ ቀን 838 ዓመት ሂጅራ ለጂሃድ ዘመተ። በሰባት አቅጣጫዎች ድል ተቀዳጀ። አንድ የአጼው የጦር መሪና በርካታ ሰራዊቶችን ደመሰሰ። ሙስሊም ሴቶችንም ነጻ ወጣ። ወርቅ፣ ብር፣ የጦር አልባሳትና የተለያዩ ጌጣጌጦችን ጨምሮ በርካታ ምርኮችን አገኘ። አጼ ዘርዓ ያዕቆብ ከሁለት ዓመታት በኋላ ወደ አክሱም ሲሆን በመሄድ እዚያው ቤተክርስቲያን ተቀባ። ቀጥሎም በሙስሊሞች ላይ መጠነ ሰፊ ዘመቻ መክፈት ፈለገ። ሆኖም ቀደም ብሎ ዘመቻውን ሳይጀምር በፊት ሰላም ፈላጊ መሆኑን የሚገልጽ ደብዳቤ ከስጦታ ጋር ወደ ግብጽ ላከ። ማክሰኞ November 19 1437 ወይንም ጀማደል ኡላ 2841 ዓመተ ሂጅራ የአጼ ዘርዓ ያዕቆብ መልእክተኛ ደብዳቤ ወርቅ፣ የጥርኝ ሽቶ እና ሌሎች ስጦታዎችን ይዞ ግብጽ ደረሰ። በግብጽ ያሉትን አብያተ ክርስቲያናት ጉዳይ አደራ ካለ በኋላ ሰላማዊ ግንኙነት እንፍጠር ሲል ጠይቋል። ይህንን ካደረገ በኋላ ጸረ ሙስሊም ዘመቻውን ጀመረ። በ1441 እስላምንና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እጅግ የሚያንቋሽሽ ተአምረ ማርያም የተሰኘ መጽሐፍ በግልጽ እንዲዘጋጅ አደረገ። ዘወትር እሁድ በየአብያተ ክርስቲያኑ እንዲነበብም ደነገገ። ይህንን የሚያደረገው ጸረ እስላም አስተሳሰብ በህዝቡ ልብ እንዲሰርጽ በማለም ነበር። በአሌክሳንድሪያው ፓትርያርክ ዮሐንስ 11ኛ ከ1428 እስከ 53 የተጻፈ ደብዳቤ ለዘራ ያዕቆብ ደረሰው። ደብዳቤው ታዋቂዋ ደብረ ምጥማት ቤተክርስቲያን በሱልጣን ትእዛዝ መፍረሷን የሚገልጽ ነበር። ደብዳቤው ሲደርሰው አጼ ዘርዓ ያዕቆብ እጅግ በማዘኑ ከቀሳውስቱ ጋር ብሔራዊ ሐዘን አወጀ። በዚሁ ስያሜ የሚጠራ ቤተክርስቲያንም በኢትዮጵያ እንዲሰራ አደረገ። ማስጠንቀቂያ ያዘለ ደብዳቤም ለሱልጣን ጀቅመቅ ላከ። ደብዳቤው በኖቬምበር 1443 ካይሮ ደረሰ። በደብዳቤው ዘራ ያቆብ ራሱን ጨምሮ ቀደምት አጼዎች ለሙስሊሞች እጅግ ተቆርቋሪዎች መሆናቸውን እርሱም የሙስሊሙን መብት በመጠበቅ እንቅልፍ እንደሚያጣ ጽፏል። ይህ ግን ቅጥፈት ነው። እርግጥ በዚህ ደብዳቤው ራሱን የሙስሊሙ መብት ተቆርቋሪ አድርጎ አቅርቧል። በተቃራኒው ግን አጼ ዘርዓ ያዕቆብ በኢትዮጵያ ታሪክ ውስጥ በጸረ እስላም እንቅስቃሴው አቻ ካልተገኘላቸው አጼዎች መካከል ነው። አጼ ሰራ ያቆብ ለግብጽ ሱልጣን ዙዋሂር ጀክም ከዚህ ደብዳቤው ጋር ስጦታዎች ልኳል። የተላኩት 200 ወንድ ባሪያዎች፣ ሰባ ሴት ባሪያዎች፣ የልብስ ማጠቢያ ምጣድ፣ አንቆርቆሪያ፣ የወርቅ ጌጣጌጦችና በወርቅ የተለበጠ ሴት ነበሩ። በአረብኛ ቋንቋ የተጻፈው ደብዳቤ እንዲህ የሚል ነበር። የእርሶ መልካም ዜና ደረሰን። እግዚአብሔር ይጠብቆትና በአገሩ በሙሉ በደል እንዲጠፋ አዘዋል። በዳዮችም ከበደላቸው መልሰዋል። የሚጎዱ ነገሮችን ከህዝቡ አስወግደዋል። እርሱ ያሉበትን መልካም ሁኔታ ስንሰማ ጓጓል፣ ደስም አለን። የእነሱን መልካም ፈለግ ልንከተል ከኛ በፊት በአገሮና በአገራችን መካከል የነበሩትን ነገስታት ስምምነት ለመመለስ አሰብን። ለመጨረሻ ጊዜ ይህ ስምምነት የተደረገው በዛሂር ቡርቁቅና በልጁ ናስር ዘመን ነበር። በአያታችንና አባታችን ጊዜ የነበረው ውዴታና ስምምነት ነበር። እነርሱ በፍትህ የቆሙ ነበሩ። በተለይ በወንድሞቻችን ክርስቲያኖች ጉዳይ ላይ ሰው የነሱን ቤተክርስቲያናት ክብር እንዳይደፍር ይከላከሉ ነበር። ቀሳውስትንና መነኩሴዎችን ሰው እንዳይገድል ይጠብቁ ነበር። ከነርሱም የሞትን ሰው ያለምንም ተቃውሞ ይቀበር ነበር። ወራሽ የሌለውን ሰው ደግሞ አባታችን ፓትርያርኩ ይቀብሩ ነበር። አሁን ይህ ስርዓት መቀየሩን ሰማን። ከወንድሞቻችን ክርስቲያኖች አንድ ሰው ሲሞት ከትልቅ ችግር በኋላ እንጂ አይቀበርም። ከዚህ ቀደም በነበሩ ነገስታት ያልተፈጸመ ነገር ይፈጸምባቸዋል። እንዲሁም አብያተ ክርስቲያናቸውን የሚቃወም ሰው እንዳለም ሰምተናል። መብቱ ያልሆነውን ከነሱ የሚወስድባቸውም አለ። በዚህም ምክንያት ከባድ ችግር ውስጥ ናቸው። እናንተ ዘንድ ያሉት አባታችን ፓትርያርኩና ወንድሞቻችን ክርስቲያኖች ቁጥራቸው አናሳ ደካማና ምስኪኖች ናቸው። በእኛ ሀገር በአንዱ ክልል ውስጥ የሚኖረውን ሙስሊም እንኳን አያሉ ከአባታችን ጊዜ ጀምሮ ለሙስሊሞች መልካም እንውላለን። በህይወታቸውና ገንዘቦቻቸው ጥበቃ እንቅልፍ እናጣለን። መስጊዶቻቸውንም አንቃወም እኛ ዘንድ ንጉሶቻቸው የወርቅ ዘውድ ይደፋሉ፣ ያጌጠ ኮርቻም ፈረስ ይጋልባሉ። ተራው ሙስሊም በህይወቱ ገንዘቡና ልጁ ላይ አማን ነው። በቅሎም ይጋልባሉ። ከነርሱ ግብር አንወስድም። ችግርም አንፈጥርባቸውም። ግብር ብናስከፍላቸው ኖሮ ተቆጥሮ የማያልቅ በርካታ ገንዘብ ይኖረን ነበር። ከዚህ የተለየ ወሬ ያደረሳችሁ ሰው ካለ እርሱ አስተኛ ነው። የአባይ ወንዝ ከኛ ሀገር ወደ እናንተ ሀገር እንደሚፈርስ ከእርሱ የተደበቀ አይደለም። ወደ እናንተ እንዳይደርስ ማድረግ እንችላለን። ይህንን ከማድረግ ያቀበን እግዚአብሔርን መፍራት ብቻ ነው። የቀራችሁ ምክንያት የለም። ነገስታቶች በቀደምት ጊዜ እንደነበረው እኛ አሁን የፈለግነው ሰላም ብቻ ነው። በኢትዮጵያ ምን ያህል ሙስሊም ሱልጣኖች እንዳሉ በግብጽ አዝሃር ዩኒቨርሲቲ ያሉ ኢትዮጵያውያን ጀበርቲዎችን ይጠይቁ። አባቴ ዳዊት ወደ ሱልጣን ዙዋሂር ቡርቁቅ መልክተኛ ልኳል። በመልካም መስተንግዶና እንክብካቤ ነበር የተቀበላቸው። ወደ ንጉስ አሽረፍ በአባታችን ዙፋን ስንቀመጥ ስምምነታችን ልናድስ መልክተኛ ልከናል። አከበራቸው፣ መልካም ዋለላቸው። አሁን ደግሞ ለክቡርነቱ ይሄው መልእክተኛ ልከናል፣ ስጦታችንን ይቀበሉናል ብለን ተስፋ እናደርጋለን። ቶሎም ይመልሷቸዋል ብለን እንጠብቃለን። ከመልካም ተግባራት እርሱ ለሚፈጽሙት እኛም የርሱን ተፈጻሚዎች ነን። ሰላም በርሷ ላይ ይስፈንና የማርያምን መቃብርና በኢየሩሳሌም ያለውን የመጥመቂያውን ገዳም አበሾች እንዲያድሱ እንዲያዙ ጠይቃለሁ። እኛም እዚህ መስጊዶቻችሁና ስርዓታችሁን እየጠበቅን ነው የወንድሞችን ክርስቲያኖች ጉዳይ እንድታስቡበት ቃላችን ጠብቀን ከአያቶቻችን አባታችን ጋር ጀምሮ መስጊዳችሁንና አዛኖቻችሁን ዝም ብለናል እናንተ ክርስቲያኖችን አንተ ውሻ አትበሉ ብላችሁ ብቻ ታዛላችሁ እኛ ግን ከዚህ አልፈን ሸሪፉን አንተ ሸሪፍ ቃዲን አንተ ቃዲ ለሼኩም አንተ ሼክ እንላለን የአጼ ዘራ ያዕቆብ ደብዳቤ ግብጽ ደረሰ። ለአጼ ዘራ ያዕቆብ ደብዳቤ ሱልጣኑም ስጦታ ከደብዳቤ ጋር ላከ። ስጦታዎቹ በወርቅ የተለበጠ ኮርቻ ከንቁ ተሰርቶ በወርቅ የተለበጠና ውስጡ ክፍት የሆነ የዶሮ ቅርጽ ያለው ጌጥ፣ ካፖርት፣ አስር ዘውድ፣ የተለያዩ ቀለም ያላቸው የሱፍ ልብሶች፣ ሁለት መቶ ሸሚዞች፣ ኮቶችና ጥሩ ዘይት ነበሩ። ክርስቲያኖችን አስመልክቶ ሱልጣኑ በደብዳቤው የአጼ ዘራ ያቆብን ጥያቄ ውድቅ አድርጓል። ምክንያቱንም ሲገልጽ የግብጽ ክርስቲያኖች ድንበር ማለፋቸው በዛ ቤተክርስቲያን መስራት አብዙ ብሏል። ደብዳቤው ሲደርስ አጼ ዘርዓ ያዕቆብ ተናደደ። ደብዳቤውን ይዘው በመጡት መልእክተኞች ላይ ዛተ። የሙስሊሞቹን መሪ ሱልጣን ሻሃቡድን ሊያጠቃ አቀደ። የሙስሊም ሱልጣኔቶችን ነፃነት ለማስመለስ ከ1443 ጀምሮ ሻሃቡድን ትግሉን አጠናክሮ ቀጥሏል። ባሌንም ነፃ አውጥቷል። የሙስሊሞችን ይዞታ ለማጠናከር አንድ ሺህ ሙስሊም ቤተሰቦች ባሌላ አስፍሯል። አዳልን ጨምሮ ከደቡባዊ ሞቃዲሾ እስከ ሰሜን ኤርትራ የሚዘልቅ ጠንካራ እስላማዊ መንግስት ለማቋቋም ዓላማ ነበረው። ደዋሮን አሩሲን ነፃ ለማውጣት ዘመተም። የሙስሊም ሱልጣኔቶችን ነፃ ለማውጣት ለ13 ዓመታት ሲታገል ቆይቶ በዲሴምበር 26 1445 ወይንም ቅዳሜ 26 ረመዳን 849 ዓመተ ሂጅራ ሻሂድ ሆኗል። አጼ ዘራ ያዕቆብ የሱልጣን ሻሃቡዲን አህመድ በደላይን አካል አስቆራረጠው። ወደ ተለያዩ ቦታዎችም ተላከ። ተክለ ጻድቅ መኩሪያ ሟቹን ከሃዲ በሚል ጠቅሰው እንዲደርካሉ። ከሃዲው የበደላይ ሻሃቡዲን አህመድ ጭንቅላቱም፣ እጁም ሌላውም አካል ሁሉ ተቆራረጠና በየአገሩ ተላከ። ጭንቅላቱ ወደ አምባ፣ የተቀረውም ወደ አክሱም፣ ወደ መንሃደሌ፣ ወደ ዋሽል፣ ወደ ጅጅሮ፣ ወደ ላኦ፣ ወደ ዊዝ ተላከም። በተረፈው ሰውነቱ ላይ ክርስቲያኑ የኢትዮጵያ ሕዝብ ሁሉ ድንጋይ ይወረወረ ወገረው። ይህንን ሁሉ ካደረገ በኋላ ንጉሱ በደስታ ወደ ተወለዱበት ሀገር ወደ ጥልቅ ፈጠጋር ተመለሱ። አጼ ዘርዓ ያዕቆብ የሻሃቡዲና ካልቁራጭ ለግብፁ ልዑክ አቅርቦ አሳየው። መልእክተኞቹ ወደ ሀገራቸው ሲመለሱ ለሱልጣኑ ነገሩት። ሱልጣኑም በሰማው ነገር እጅግ ተናደደ። የግብፁንም ጳጳስ አስጠራና አሳማሚ የምትመታው በሙስሊሙ ላይ እንዲያለ ጭፍጨፋ ሲፈጸም ለምን ዝም አልክ? ሀበሾችን የሚመራቸው ጳጳስ ያንተ ተሿሚ አይደለምን? ሲል በቁጣ ተናገራቸው። በመጨረሻም አንተን ጨምሮ ሁሉንም የግብጽ ክርስቲያኖች ጨርሳለሁ ሲል ዛተባቸው። ጳጳሱ ለአጼ ዘርዓ ያዕቆብ ደብዳቤ ጽፋለሁ ሲሉ ቃል ገቡም። ወደ አጼውም ደብዳቤ ጻፉ። መልእክቱ ኢትዮጵያን ሙስሊሞች እንዳይበድል አደራ የሚል ነበር። አክራሪው የክርስቲያን ንጉሥ ደብዳቤው ሲደርሰው በንዴት መልእክተኞቹን ይዞ አሰረም። ይህ የአጼ ዘራ ያዕቆብ ዘግናኝ ጭፍጨፋ የአጼዎቹን ጸረ እስላም አስተሳሰብ ምን ያህል በደማቸው እንደተዋሃደ ያሳያል። ዘራ ያዕቆብ ጅምላ ጭፍጨፋ ፈጽሞ የሙስሊሞችን ግዛት ወረረ። ወረራቸውም ግዛቶች በርካታ አብያተ ክርስቲያናትን ታነጸ።